Yeah. እባካችሁ አባቶቻችሁ ወላጅ አባቶቻችሁ አግብተዋቸው ይኖሩ የነበሩትን ሴቶች ወላጅ አባት ኖሮ ፈቷትም ይሁን በሞት ተለያይተውም ይሁን እንዳታገቡ ኢላ ማቀድ ሰለፍ አለን። ይህ አይነቱ ህግና ደንብ መጥቶ ቁርአን ከማስተማሩና ቁርአን ይሄ አስጸያፊ ነገር መሆኑን ከመንገሩ ከማስተማሩ ከመምከሩ በፊት የሆነው ልቅ የሆነ አሰራር ባለማወቅ ጊዜ ሳታውቁ ያደረጋችሁ ስተትና ጥፋት ሲቀር አሁን ግን ዲኑ ሐቁ ቁርአኑ ከመጣ በኋላ አታድርጉት አለ። ኢነሁ ካነ ፋሂሻ ወመቅታ ወሳአ ሰቢላ። ምናልባት የወላጅ አባቶቻችሁን ምስቶች በሌላ አባባል እናትም ነች ባትወልድህም ግን አባት በሞትም ይለይ ፈቷትም ይሁን ወደ መጨረሻው እድሜ ልጅ ማግባት ቆንጆ የሆነች የማግባት እድል ገጥሞት ያገባ ከሆነ ከቤታችን መውጣት የለባትም እኔው ላስቀራት እዚሁ ብለ አታድርገው የወላጅ አባትህን ምስት አለ። ይህን ጥሳችሁ ያደረጋችሁት እንደሆን ይላል። እነሁ ካነ ይሄ ፋሂሸተን ወመቅታ አስጠያፊ በጣም አስጠያፊ ጉዳይ ነው። አስጠያፊነቱ በጣም የከበደ ነው። የአላህንም ቁጣ የሚያመጣ ነው አለ። ወሳአ ሰቢላ አካሄዱ በጣም የከፋ ዘግናኝ ነው አለ አላሁ ስብሓነሁ ወተዓላ ከዚህ አያ ከዚህ ቁርአን አያት ስንወጣ ሁሪመት አለይኩም ኡመሃቱኩም አለ። የሰው ልጅ ገድቦ የሚይዘው ህግና ደንብ እንዲኖረው ይገባል። አማረኝ ብቻ ብሎ በነፍስያ በሸይጣን እየተገፈተረ ልቅ ሀያት የእንስሳ ህይወት እንዲኖር አላሁ ጀለ ዋአላ አይፈቅድም። ስለዚህ ሴቶችን ለትዳር የትዳር ጓደኛ አድርጋችሁ አግብታችሁ ስትኖሩ ማግባት የሚፈቀድላችሁና የማይፈቀድላችሁ ብሎ ዝርዝር ሁኔታዎች ላይ እየገባ ነው አላሁ ስብሓነ ወተዓላ በዚህ የቁርአን አንቀጽ በዚህ የቁርአን አያ ላይ ሁሪመት አለይኩም ኡመሃትኩም አለ። ምስት ብላችሁ ኒካህ አስራችሁ ልታገቡ ወላጅ እናቶቻችሁ ሐራም ናቸው ለእናንተ አለ አላሁ ሱብሓነሁ ወተዓላ። ወላጅ እናቱን አገባለሁ ብሎ የሚመኝ አቅሉ ለችግር ከሌለ በስተቀር አላህ ሐራምን ባያደርግ እንደዚህ ብሎ ባይገልጽም የሚያስብ ሰው ራሱ ካለ አቅሉ ለችግር አለ ማለት ነው። እናትም ከተባለ ሁሪመት አለይኩም ኡመሃቱኩም ካለ አላሁ ስብሓነ ተዓላ አያቶችን በዚሁ ይካተታሉ። የእናት እናት የአባት አባትም ቢሆን የአባት እናትም ብትሆን ማግባት የማይፈቀድላቸው ወላጅ እናትህ ካለ የእናትህ እናትም እንደ ወላጅ እናት ነው የምትቆጠረው። የአባት ወላጅ እናትም እንደዛው ሁሪመት አለይኩም ኡመሃቱኩም ወበናቱኩም ሴት ልጆቻችሁ ከናንተው የተገኙ ሐራም ናቸው እንድታገቡ የማይፈቀድ የማይገባ ከዚሁ ጋር ምን ይካተታል? የልጅ ልጆቻቸው የወለድክ ሴት ልጅ እንድታገባት ሐራም ሆና ብቻ ተገድቦ የሚቀር ሳይሆን የሴት ልጅ የወለድካት ልጅ የልጅህ ልጅም የወንድ ልጅህ ሴት ልጅም ልጆች ናቸው። በዚሁ ይካተታል። ወአኸዋቱኩም እህቶቻችሁም ሐራም ናቸው፣ ለእናንተ እንድታገቡ አይፈቀድም። እህት ሲባል የአባት ልጅም ትሁን የእናት ልጅም ወአማቱኩም የአባት እህት የሆነች አክስትም ሊያገቧት የማይቻል የማይፈቀድ የወላጅ አባትህ ሴት እህት አማቱኩም አክስቶቻችሁ እንድታገቧቸው አይፈቀድም አለ። ከዚሁ ጋር ተያይዞ የእናት እህትም የሆነች የእናት እህትም የሆነች ወበናቱል አኽ ወበናቱል ኡኽት የወንድሞቻችሁ ሴት ልጆችም የወንድሞቻችሁ ሴት ልጆችም ሐራም ናቸዋል። ወበናቱል ኡኽት የሴት እህቶቻችሁ ሴት ልጆችም እንድታገቧቸው አይፈቀድም። ከዚሁ ጋር ተያይዘው ልጆቻቸውም ሴት ልጆቻቸውም በዚሁ ይካተታል። እንግዲህ እነዚህ አሁን የተቆጠሩት አንደኛ ኡማሃት ብሏል። እናት ወላጅናት በቀጥታ በናት እንዲያገባ የማይፈቀድለት ሰው የወለዳት የራሱ ሴት ልጅ ሴት ልጆቹ እህቶች የአባት እህት የሆኑ አክስቶች፣ የእናት እህት የሆኑ አክስቶች፣ የወንድም ልጅ የሴት እህት ልጅም እነዚህ ሁሉ በስጋ ዝምድና ማግባት የማይፈቀድና ሐራም የሆኑ ናቸው። ከዚህ ከስጋ ዝምድና ወጥቶ ወኡመሃቱኩም ላቲ አርዳአነኩም አለ አላሁ ስብሓነ ተዓላ። እንድታገቧቸው አይፈቀድም፣ ሐራም ናቸው። ጡታችሁን አጥብቶ ያሳደጓችሁ የጡት እናቶቻችሁም አለ አላሁ ስብሓነ ተዓላ። ጡቷን ጠብተህ ካደግ እንደ ወላጅ እናት ነው ሸሪዓ ዲን ኢስላም ቦታ የሚሰጣት። ወአኸዋቱኩም ሚን አረዳአ አንተ ጡቷን ጠብተ ያደካት ሴት እንዳንተው በተመሳሳይ እሷን ጡት ጠብታ ያደገችዋንም ሴት እህትህ ነችና የጡት እህት ነች። እሷንም ማግባት አይቻልም። ቅድም እንዳልነው በዚሁ ይቀጥላል። በስጋ ዝምድና ደረጃውን ጠብቆ እየወረደ እየወረደ በቅድሞ አገላለጼ እንደተባለው እዚህም ላይ በዚሁ መልኩ ይሰራል። የጡት እናት ማግባት እሷን እንደማይፈቀድ ሁሉ እህቷም አክስትህ ነች፣ አትችልም። የእህት ልጆችም እንደዚሁ ልክ ከላይኛው ስጋ ዘመድ ላይ እንደተቆጠረው እዚህም ላይ ይሰራል። ለምን በሐዲስ ነቢዩ አለይሂ ሰላቱ ወሰላም ያህሩም ምን ረዳ ማ ያህሩም ምን ነሰብ አሉ። በዝምድና ላይ ለማግባት የማይፈቀድና ያልተቻለ ሁሉ በጡት መጣባትም ያንኑ ደረጃ ጠብቆ ሐራም ይሆናል ብለዋል። ወኡመሃቱ ኒሳኢኩም የሚስቶቻችሁ እናቶችም ሐራም ናቸው እንድታገቧቸው አይፈቀድም አለ። እናትህ ነች ማለት ነው። ወረባኢብኩም ላቲ ፊ ሁጁሪኩም ምስትህ ከአንተ በፊት ሌላ አግብታ የወለደች ካለ ከሆነ ከሆነ ቤት ውስጥ ይዛ መታ የአንተ ምስቶና ስትኖር ይዛ መታ የምታሳድጋት ግን በአንተ ያልተወለደች ሴት ልጅ እቺ ሐራም ነች። እናቷን አግብተሃልና አላቲ ፊ ውጁሪኩም ቤታችሁ ላይ የሚያድጉ እናቶቻቸው ይዘው የመጡ ሴቶች እነዚህ ሴቶች ምን ኒሳኢኩም ላቲ ደኸልቱም ብህን فإن لم تكونوا دخلتم بهن فلا جناح عليكم የምታገባት ሴት ልጇ ሌላ ጋር ወልዳ ይዛ የምትመጣው ሐራም የምትሆንና ልታገባ አንተ የማይፈቀድልህ እናቷን ኒካ አስረህ ያገባት ከሆነ ነው። አብሮ መኖር የጀመርክ ከሆነ ነው። በአንድ መኝታ ላይ ማደር ከጀመርክ ያልተጋባችሁና አስበተው ኪባል ኒካህ ታሰረ ከሆነ የእሷን ልጅ ማግባቱ ፈላ አለይህ አለ። ምንም ወንጀል ፈላ አለይኩም ወንጀል የለባችሁ ማግባት ትችላላችሁ። እናት ሌላ ነችና ሚስትህ አይደለችምና ማለት ነው። ወሀላይሉ አብናኢኩም ለዚነ ምን አስላቢኩም በተጨማሪ ማግባት አትችሉም ሐራም ናቸው የወንድ ልጆቻችሁ ምስቶችም ከአብራካችሁ የተገኙ ልጆች ያገቧቸው ምስቶቻቸውንም በመፋታትም ይላይ በሞትም እንደቀድሙ ይላይ በየትኛውም አንግል የልጆቻችሁንም ምስቶች ማግባት አትችሉም፣ ልጆቻችሁ ናቸው ነው። ወአን ተጅመዑ በይነ ልኡኽተይን ኢላ ማ ቀድ ሰለፍ። ሁለት እህትማማቾችንም ጣውንታሞች አድርጋችሁ ምስቶች አድርጋችሁ ማኖርም አትችሉም፣ ይሄም ሐራም ነው አለ አላሁ ስብሓነ ወተዓላ በመሀይምነት ጊዜና ይህን ሐራምነትን ባላወቃችሁ ጊዜ በስህተት ያለፈ ጉዳይ ከሆነ ትፋታለህ፣ ወንጀለኛ ግን አትባልም። አንድ ሰሃባ ነቢዩ አለይሂ ሰላቱ ሰላም ጋር መጥቶ ወታህቲ ኡኽታን አለ። በምስትነት በእኔ ስር ሁለት እህትማማቾች እኔ ጋር ያሉት በትዳር ጠልቅ አየተሁማ ሽኢታ አሉ ነቢዩ አለይሂ ሰላቱ ሰላም። ከሁለቱ የፈለካትን አስቀር፣ አንደኛው ግን መፈታት አለባታል። ለወንጀልነቱ ግን ወንጀል አይደለም፣ ባላወቀ ጊዜ የሆነ ጉዳይ ነው። ካወቀ በኋላ ይሄ ነው ያለው ህግና ደንብ። ኢነላህ ካና ገፉረን ረሂማ